ወቃለት ልየሁድ ወነሳራ ናህኑ አብናኡላህ ወአሂባኡ እኛ የአላህ ፍቅረኞች አላህ የሚወደን ልጆቹም ጭምርነን አሉሁ ያ ሙሐመድ ቁል ፈሊማ ዩዓዚብኩም ቢዙኑቢኩም እንግዲህ እንደዚህ ከሆነ ሰው የወደደውን ያፈቀረውን አይቀጣም አይቶም እንዳላየ ሆኖ ያልፋል ወንጀልና ጥፋት ማዕሲያ በምትሰሩ ጊዜ ለምንድን ነው እየቀጣችሁ ያለው ልጆቹ ከሆናችሁና ውዶቹ ከሆናችሁ በላቸው ይላል አላሁ ስብሓነ ወተዓላ። በል አንቱም በሸሩ ሚመን ኸለቅ እዚሽ ምድር ላይ ማንንም ፍጡራኖችን እንደፈጠረ አንዱ ፍጡራኖች ናችሁ። የሚለያችሁና ለየት የሚያደርጋችሁ ነገር የለም ብለህ ንገራቸው ይላል አላሁ ሱብሓነሁ ወተዓላ። የግፍሩ ሊመን የሻ ወዩዐዚቡ መን የሻ፣ በራህመቱ የፈለገውን መግፊራ ያደርጋል፣ ማርታ ይሰጠዋል። ወንጀሉ የገዘፈውንና እንደነዚህ አይነት ቃል በደረቅ ተራ ንግግር ለቃሚዎችን ይቀጣል። ችግር የለበትም። አላሁ ስብሐነሁ ወተዓላ ወሊላሂ ሙልኩ ሰማዋት ወልአርድ ወማ በይነሁማ ወኢለይህ ልመሲር አላህ የሰማይ የምድር ጌታ ነው። በመሃሉ ላሉትም ነገሮች ለየትኛው ጉድለቱና ለየትኛው ችግሩ እነሱን ልጆች ደጋፊዎች አጋዥ አድርጎ ሊይዝ አያደርገውም ያ ሙሐመድ ብለህ ንገራቸው ይላል። ስለዚህ ኢማን ወሳኝነት አለው። የሰው ልጅ በኢማኑ ልክ ነው የሚያወራውም፣ የሚተነፍሰውም፣ የሚናገረውም፣ የሚያስበውም የሚለካው። ኢማኑ ዘጭ ብሎ የወረደ ከሆነ ግዝፈቱን ዝም በለው አንተ ግዝፈቱን ዳገትም ያክል ቅድም አስራ ሁለት ሰዎችን የያዘውንም ሰውዬ ያክል ከፈለገ ፕሮቶኮሉም ያ አበባ ይምሰል ዝም በለው። ነቢዩ አለይሂ ሰላቱ ወሰላም በአንድ ዲሳቸው ምን ይላሉ? ኢማን በአካል ማማርና ውበት በግዝፈትና በፕሮቶኮል አይለካም። አተቅዋ ሃሁና አሉ። ተቅዋና ኢማን ቦታውና መስፈሪያው ምንጩ እዚህ ጋ ነው እያሉ ወአሻረ ኢላ ሰድሪሂ ሰላስ መራት ሶስት ጊዜ ወደ ደረታቸው እያሳዩ እዚህ ውስጡ የጸዳ ከሆነ ንግግሩ ያማረ ውብ የሆነ ቅድም ያልነው ሚዛን የጠበቀ በሙስሊሙም በካፊሩም ፍትሃዊ የሆነ በቃሉ የቆመ ሆኖ ታገኘዋለህ። ከዛ ውጭ ግን በባዶ መስጊድ ተመላላሽ በለው ዜሮ ዜሮ ነው። ምንም ነገር ዋጋ የለው። የዛሬው ደርሳችን በዚህ ያህል ይበቃል። وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وجعلكم ملوكا وآتاكم ما لم يؤت أحدا من العالمين يا قوم ادخلوا الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين جزاك الله خير بسم الله الرحمن الرحيم الحمد لله الصلاة والسلام على إمام المتقين محمد بن عبد الله وعلى آله وأصحابه ومن سار على نهجه واتبع ملته صلى الله عليه وعلى آله وسلم تسليما كثيرا يقول الباري جل وعلا في محكم تنزيله الذي لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد الله سبحانه وتعالى ትላንትና ጀምረን በነበረው ደርሳችን ላይ ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውም እዝኩሩ ኒዕመተላሂ አለይኩም ይላል። አላሁ ስብሓነሁ ወተዓላ ለነቢዩ ተስሊያ ማጽናኛ የሚሆን ሊያበረታታቸውና ሊያጠነካክራቸው የሚያስችሉ ምሳሌዎችን ሲያመጣ የራሳቸውን ብጤዎች አንቢያዎች ሩስሎችን ከአንቢያዎች ሙሳ ይሄ ገጥሞት ችሏል፣ ሰብሯል። ዒሳ ይሄ ገጥሞት ችሏል፣ ታግሷል፣ ሰብሯል። ሌሎች ሌሎችንም አላህ ለነቢዩ አስተማሪ ሊሆን ይችላል፣ መካሪ ሊሆን ይችላል ብሎ የሚላቸውን ታሪክ ያላቸውን አንቢያዎች፣ ሩሱሎች ያላቸውን ታሪክ ለነቢዩ ያስታውሳል። ስለዚህ በዚህ መልኩ እንደተለመደው ይሄም ወይዝ ቃለ ሙሳ ማለት እዝኩር ያ ሙሐመድ ወቅተማ ቃለ ሙሳ ሊቀውሚሂ ማለት ነው። አስታውስ ያ ሙሐመድ ለነቢዩላ ሙሳ ለሰዎቹ ለተከታዮቹ ምን ብሏቸው እንደነበር ወደ ኋላ ታሪክ እናስታውስሃለን፣ እንነግርሃለን። ወደ ኋላ አስታውስ ይላቸዋል። ሙሳ ለሰዎቹ ምን አለ? ያ ቀውም እዝኩሩ ኒዕመተ ላህ አለይኩም፣ እናንተ የእኔ ሰዎች አላህ በእናንተ ላይ ብዙ ጸጋዎችን ኒዕማዎችን አስፍሯል። አይታችሁታል፣ ተጠቅማችሁ ያንን አስታውሱ ብለው! ይመክራል በኒ እስራኤሎችን። የሙሳ ተከታዮች በኑ እስራኤል ይባላሉ። إذ جعل فيكم أنبياء وجعلكم ملوكا إذ جعل فيكم أنبياء አንቢያዎችን በእናንተ ውስጥ እንደየ አስፈላጊነቱ ልኳል። ሰዎችን የሚመክሩ ወደ ቀጥታ መንገድ የሚመሯችሁን የአላህ ስብሓነሁ ወተዓላ ዋህዳንያ የሚያስተምሩትን ይሄ በራሱ አንዱና ትልቁ ኒዕማ ነው። ዘመዶቻችሁ ላይ በእናንተ በበኒ እስራኤል ውስጥ አንቢያዎችን አው አላህ ደግሞ ከነቢዩላህ ኢብራሂም አንስቶ አንድ ነቢይ ጊዜውን ሲጨርስ ቀጣይ ሌላ ይልካል። እሱም ጊዜውን ሲጨርስ ቀጣይ ሌላ ይልካል። አንቢያዎችን በየአይነቱ እያፈራረቀ ልኮላቸዋል። አንዱ ኒዕማ ነው። ይሄ ብቻም አይደለም። ወጃለኩም ሙሉካ አኗኗራችሁ እንደ መንግስታት እንደ ንጉሳን ሆናችሁ ኖራችኋል በዘመናችሁ። ባይበልጥ ባይበልጥ ትላንትና ካየነው ከገርቅ በኋላ ሰዎቹ ፍርዓውንና ቀውሙ ፍርዓውን በባህር በውሃ ከተበሉ በኋላ ይጨፈልቃቸው የነበረ ይረግጣቸው የነበረ አንድም ሰው ሊፈጠር አልቻለም። ይህንንም መገርሰሴ ይህንንም አላሁ ስብሓነሁ ወተዓላ ደምስሶ ጠላቶቻችሁን ማውደሙን በራሱ ይሄም አንዱ ኒዕማ ነው። አስታውሱ ኒዕማዎችን ይላል አላሁ ስብሓነሁ ወተዓላ። በሰላም በአማን ያለ ስጋት እንድትኖሩ ጭምር አድርጎላችኋል። ወአታኩም ማለም ዩቲ አህደን ሚነል ዓለሚን ብዙ አይነት ኒዕማዎችን ስለግስ በዘመኑ የነበሩ ሰዎች አንዳቸውም በዛ ዘመን ያላገኙትን ኒዕማ ያላገኙትን ደስታ አይታችኋል እናንተ። ይህም የአላህ ኒዕማ ነው። አላህ ሲካድማችሁ ነው። ሐቅን እንድትከተሉ ሐቅን እንድትቀበሉ የኔ ንቡዋ እንድትከተሉ ከሚያግዟችሁ ኒዕማዎች እነዚህ ሁሉ ይቆጠራሉ ብሎ ነቢዩላህ ሙሳ ሰዎቹን በኒ እስራኤሎችን ተከታዮቹን ተናገረ። ዝም ብሎም አይደለም ነቢዩላህ ሙሳ ይሄን ኢማም ይቆጥርላቸው በተፈጥሮ በኑ እስራኤሎች ትንሽ የማስቸገር ባህሪ አላቸው። እንመጣበታለን፣ እናየዋለን፣ እንዳስሰዋለን። ነቢዩላህ ሙሳን በጣም አስቸግረዋል፣ አሰቃይተዋል። እነዚሁ ተከታዮቻቸው ራሱ ለዚህ ነው ያለፉትን የኒማ አይነቶች ነቢዩላህ ሙሳ የሚቆጥሩት ለዚህ ነው። ወደ ኋላ ለምን አታስታውሱም? እንዲህ አይነት ኒዕማ፣ እንዲህ አይነት ምቾት፣ እንዲህ አይነት ድሎት አይታችኋል። ጠላታችሁን ፍርዓውንን አና ረብኩም ልአላ እያለ የዚች ምድር ፈጣሪ እኔ ነኝ እያለ ይፎክር ይስት የነበረውን ደምስሶላችኋል። ይሄ ራሱ ኒዕማ ነው። ስለዚህ ባካችሁ እኔን ተከተሉ፣ ኢማንን ያዙ፣ ተቅዋን ተቀበሉ፣ የተቅዋ ባለቤት ሁኑ ለማለት ነው። እነዚህ ኒዕማዎች ሁሉ ነቢዩላህ ሙሳ የሚቆጥሩት እያንገራገሩ ስላስቸገሩት ነው። አንድ ቀጥ ብሏል፣ ኢማን ይዘዋል ሲባል የኋላ ኋላ ይንሸራተታሉ። እንደምንም አድርጌ መክሬ ያስተካከልኩ ብለው አንዳንድ ሙዕጅዛዎችን ኻሪቀላዳዎችን ካዩ በኋላ ተስተካክሏል ብሎ ተስፋ ሲያደርጉ ነቢዩላ ሙሳ አሁን ደግሞ የተቀየረ ባህሪ ያሳያል። በዚህ መልኩ የራሳቸው ተከታዮች የራሳቸው በኒ እስራኤሎች የነቢዩላ ሙሳ ማለት ነው አስቸግረው አሰቃይቷቸው ነበር። ለዚህ ነው ኒዕማ ሁሉ ሲነጻጸር በዘመኑ ካለው ትውልድ ጋራ በወቅቱ ካለው ህዝብና ኡመት ጋራ ወአታኩም ማለም ዩእቲ አህዳም ሚነል ዓለሚን አለ። ከዛ በኋላ ይሄ እንግዲህ ነቢዩላ ሙሳ እንዲመክሩት ትላንትና ባየነው ቅሳ ታሪክ ፍርዓውንና አትባኡ ፍራውን ከጠፉ ከወደሙ እስከነ ምናምናቸው ህምሽክክ ብሎ ካለቁ በኋላ ነው ነቢዩላ ሙሳ እየመከሩ ያሉት። እስቲ ቁርአን አንድ አንድ ቁርአን ሱረቱል በቀራ ላይ አላሁ ስብሓነሁ ወተዓላ አሁን ስላንንበት ቂሳ ባለፈው ደርሶቻችን ወደ 55 አካባቢ ክፈቱ ውስጥ አዎ وإذ نجيناكم من آل فرعون يسومونكم سوء العذاب على يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم لا الله سبحانه وتعالى أيكة قطعة ከሚቀጧችሁና ከሚያሰቃዩዋችሁ ሰዎች ከንጉሥ ፍርዓውን ነጃ አውጥቷችኋል፣ ውጤታማ አድርጓችኋል። ፍርዓውንና አትባው ፍርዓውንን ውሃ እንዳለ ምሽክ አድርጎ ባህር በልቷቸዋል። ይህን ሆነው ነጃ ከወጡ በኋላ ወደ ሙሳና የነቢዩላ ሙሳ ተከታዮች ልክ ትላንት ባየነው ቂሳ መሰረት ጠላቶቻቸው ከፍርዓውን ጋር ከተደመሰሱ በኋላ ወይዝ ዋአድና ሙሳ አርበኢነ ለይላ ይላል አላሁ ስብሓነ ወተዓላ ነቢዩላ ሙሳ አሁን በነቢይነት የሚመራና የሚያስተዳድራቸውን ህግና ደንብ የያዘውን ኪታብ ሚን ኩቱብ ሰማዊያ ተውራትን አላህ ለነቢዩላህ ሙሳ ሊሰጠው ፈለገ። ይህን በኒ እስራኤሎችን የሚያስተዳድርበትን የሚመራበትን ለእኛና ለእኛ ኡመት ቁርአን እንደተሰጠን ለነቢዩ ቁርአን እንደተሰጣቸው ማለት ነው። ስለዚህ ተውራት ሊቀበል ነው። ነቢዩላ ሙሳ ቁርአን ውስጥ ማለት ተውራት ውስጥ መመሪያ አለ። የአላሁ ስብሓነሁ ወተዓላን ዋህዳንያ እንዴት ሆነው እንደሚኖሩ ኢባዳቸውን ተግባራዊ እንዴትስ እንደሚያደርጉ ሁሉን አቀፍ የሆነ ተውራት ውስጥ ስላለ ተውራትን ለነቢዩላህ ሙሳ ሊሰጥ አላህ ፈልጎ ከዚህ ከገርቅ በኋላ ጠላት ከተደመሰሰ በኋላ ነቢዩላህ ሙሳና በኒ እስራኤሎች በበላይነት ማማ ላይ ከወጡ በኋላ ጡር ሲና የሚባል ተራራ አለ። እዛ ቦታ ድረስ ና እስቲ አንድ በቁጥር ሰባ የሚሆኑ ሰዎችን ይዘህ አስከትለህ እስከ ጡሪ ሲና ድረስና ተውራት ይሰጥሃል አለ አላሁ ስብሓነ ወተዓላ። የዛኔ ይህንን ነበረ ወኢዝ ዋዓድና ሙሳ አርበኢነ ሌይላ እዛ የሚቆዩት ለአንድ ለአርባ ቀን ነው። መጀመሪያ ይባላል ቁርአኑ ሲገልጽ ሰላሳ ቀን ነበር። አስሩ ቀን በኋላ ተጨምሮ ነው አርባ የሞላው። የነቢላ ሙሳ ተከታዮች በኒ እስራኤሎች ደረቆች መሆናቸውን እንግዲህ ከዚህ ጋር ሊጀምር ነው። እነዚህን ሰዎች ይዞ ሲሄድ ነቢዩላ ሙሳ ተውራት ሊሰጠው ነው። ጉዞ መንገድ ላይ ናቸው። በጣም የፀሐይ ቃጠሎ ሐራራው ሙቀቱ አሰቃያቸው። ነቢዩላ ሙሳን አልቻልነውም ይህን ቃጠሎ አሉ። ጥም በጣም እየገደለን ነው፣ እየጠማን ነው አሉ። ከምግብ ተለይተናል አሉ። ስንቅ የለንም። በጣም የሚገርመው ግን ምንድን ነው? ኢማን እንዲይዙ እኮ ነው፣ ሌላ ነገር የለውም። ወዘለልና አለይኩም ልገማማ ወአንዘልና አለይኩም ልመና ወሰልዋ ይላል። የፀሐይ ቃጠሎ ቀስቅሶ ዳመና እንዲያጠልልላቸው ተደረገ። አላህ ጀሊሉ እሳቱ በረሃው ቀዘቀዘላቸው። ምግብ ያስፈልገናል፣ ተርበናል፣ ያለ ስንቅ ነው የወጣ ነው ብለው አያይዞም ስለጠየቁ መንና ሰልጎ የሚባል አላበሰሉ፣ አልቀቀሉት፣ አልጠበሱት ተዘጋጅተው ከአላሁ ስብሓነ ወተዓላ ጋር እንዳለ ወርዶላቸው ይበሉ ጀመር። በኑ እስራኤሎች ይሄም ኒዕማ ነው። ተቋ እንዲይዙ ኢማን እንዲይዙ ከተደረገላቸው ጥሩ የሆነ የረበል ዒዛ መስተንግዶ ነው። ሚያጅበው ግን ይሄ አይደለም። ጡር ሲና ከደረሱ በኋላ ተውራትን አላሁ ስብሓነሁ ወተዓላ ለሙሳ ሊሰጠው ነው። ምርጥ ምርጥ የተባሉ ሰዎችን ነው የተሻሉ ለዛም ተሽሏል የተባሉ ሰዎች ናቸው ይዟቸው የሄደው ወንድምየው የነቢዩላ ሙሳ ወንድም ሃሩን ታላቅ ወንድም እሱም ነብይ ነው፣ ረሱል አይደለም እንጂ የቀሩትን ሰዎች እነዚህ አደራህን እኔ ሄጄ ፕሮግራም አሳክቼ ተውራት ተቀብዬ እስኪመጣ ድረስ እነዚህ የቀሩ ሰዎችን አደራህን ብሎ ነቢዩላ ሙሳ ለሃሩን አደራ ብሎ ሰጥቶ እነዚህ ምርጥ የተባሉ ሰዎችን ይዘው ወደ ጡር ሲና ነው ሄደው። ጡር ሲና እስኪደርሱ ድረስ ነው እንግዲህ ነቢዩላህ ሙሳን መጨመላለቅ ያበዙበት። ፀሐይ ቃጠሎ አሉ። አሁን እንዳልኳችሁ ዳመና ቀዝቀዝ አረገላቸው። ለምግባቸው መንና ሰልግ ወረደላቸው። በጣም የተመረጡና አሉ የሚባሉ ኳሊቲ የሆኑ ሰዎችን ነበረ ለጊዜው ማይዞ ሄደው። ይህ የምነግራችሁ ታሪክ ግን ከገርቅ በኋላ ነው። ደረሱ ቦታውን። ከደረሱ በኋላ በኒ እስራኤሎች አስቸጋሪ ፍጡሮች ናቸው። አሪነላህ ጃህር አሉ። እንደዚህ ተንከባክቦናል አላህ። ምግብ ወርዶልን እየበላን ሳንቸገር፣ ፀሐይ ቃጥለው ሐራራው ቀስቅሶልናል። ሙሳ ረሱል መሆኑን አምነን መከተል አለብን፣ መቀበል አለብን። ግራ ቀኝን የምንል ነገር የለም ማለት ነበረባቸው። ይሄ ቀርቶ እነሱ ምን ጥያቄ ጠየቁ? ጉድ የሚባል ጥያቄ መጡ። ራሱንም ያ ሙሳ አሪነ ጀህራ ለምን በግላጭ አናይም? አላሁ ስብሓነ ወተዓላ አንተን ሲያነጋግር ወይ ሲያወርድል በአይን ብናይሳ በአይን እንድናየው ብታረግስ በጣም አስቸጋሪ ነው። ምክንያቱም ያለበለዚያ እንደም አናምንም ነው ያሉት። وإذ قلتم يا موسى ለን ለከ ሐታ ነረ ላህ ጃህራ በግላጭ ይሄ አንተን ወሂ አውርዶ የሚያነጋግርህ ጌታ አላህን ተውራት የሚሰጥህ ጌታ አላህን በግላጭ በአይን ማየት እንፈልጋለን። ይሄ ድርቅና የተሞላበት ንግግር ነው። የዛኔ ፈአኸዘትኩም ሳይቃ አላብሳም በንቁታ አየን ነው ጩኸት አንድ ጊዜ ምድር ሰማዩን የምንጥ የሆነ ጩኸት አንድ ሲንጋጋባቸው ሁላቸውም ረሚም ሆኑ። ከነቢዩላ ሙሳ ጋር ያሉ ህምሽክ ሰባዎቹ። ነቢዩላ ሙሳ ተጨነቀ በጣም ብቻዬን ቀረው ያ ረቢ ተውራት ይዤ እመጣለሁ። እነዚህ ሰዎች ምርጥና ምርጥ የሆኑ ሰዎች ናቸው። በበኒ እስራኤሎች ውስጥ አሉ የሚባሉ ሰዎችን ይዤ መጣሁት። አቱህሊኩና ቢማ ፈአለ ሱፈሃኡ ሚና ምንም የማያውቁ ጃሂሎች ጅላጅሎች ባደረጉት ስህተትና ጥፋት ሁሉንም ትደመስስብኛለህ። ምን ይዤ ልመለስ እኔ አለ ነቢላ ሙሳ። ስቃዩ አልበዛም። ከዛ በኒ እስራኤሎች ከአሁን በኋላ እኔ ንቡዋ ራሱን አይቀበሉም አለ። አሉ የሚባሉ ሰዎችን ነው ልከው ሰጥተውኝ ይዤ መጥቼ ሞተው ያለቁብኝ። ወስቶ ጨረሰ ነው። የኔ ንቡዋ ሊቀበል የሚችል አይነግሩን። ሱመ በአስናኩም ሚን ባዕድ ሞቲኩም ለዓለኩም ተሽኩሩን አለ። ሐሳቡን የሙሳን አላሁ ጀለ ጀላሉ አላሁ ጀለ ዋላ ተቀበለው። አሳማኝም ነዋ ነገሩ ጉዳዩ የሚገርም ነገር ሰባውም ሰዎች አላህ ሩህ አስገባባቸውና ህይወት ዘራላቸው፣ ተቀሰቀሱ፣ ተነሱ። ሰባዎቹ ይሄንን ነው ثم بعثناكم من بعد موتكم لعلكم تشكرون አለ لأجل أن تشكروا ተዕሊልያ ትባላለች እቺ በናው ይህን ካረገ በኋላ በዚህ እየኖሩ ተውራትን አግኝተዋል። ህግና ደንብ ተውራት ውስጥ አለ። እየኖሩ ነው። ከዛ በኋላ አንድ መመሪያ ለነቢዩላ ሙሳ መጣለት። ምንድን ነው? ድሮ አርድ ሙቀደሳ ሻም ሶሪያ ውስጥ ያለው ቤተል መቅደስ የበኒ እስራኤሎች መኖሪያ አገር የነበረ ነው በነቢዩላ ኢብራሂም ዘመን። በነቢዩላ ዩሱፍ ዘመን ነው ወደ መስር ተሰደው የመጡት። ስለዚህ ትዕዛዝ መጥቶልኛል ከዚህ አገር ተነስተን ያ ቀውም እድኹሉ ልአርድ ልሙቀደሰተ ለቲ ከተበላሁ ለኩም አለ። በዛሬ ደርስ ላይ ወደ አርድ ሙቀደስ ወደ ሻም ወደ ሶሪያ እንመለሳለን፣ ተነሱ፣ እዛ እንገባለን። የነቢዩላ ሙሳ አትባዎችን በኒ እስራኤሎችን እዛ በምትገቡበት ጊዜ ምክንያቱም አርድ ሙቀደስ ተብላ ቦታዋ የተጠራችው የጸዳች የጠራች ማለት ነው። ምክንያቱ ምንድን ነው? ሊአና ካነት ቀራሩል አንቢያ ወመስከኑል ሙእሚኒን አንቢያዎች በብዛት የፈለቁባት ቦታ ነች። የበላይ ናችሁ። ማግባትም ሊከለክላችሁ የሚችል አካልም ኃይልም የለም። ካለም እኔ ራሴ ሰባብርላችኋለሁ ችግርም የለውም ብሎኛልና ጌታ አላሁ ስብሓነሁ ተዓላ በወይ ወላ ተርተዱ አላ አድባሪኩም ፈታንቀሊቡ ኻሲሪን አለ። እኔን ተከትላችሁ አርድ ሙቀደስ ያላችሁ አማራጭ መግባትና መግባት ብቻ ነው አለ። እንዳታፈገፍጉ በኑ እስራኤሎች እሺ ብለው ተከትለው ጥርግርግ ብለው አሪሃ የሚባል ቦታ ድረስ ባለፉት ትንሽ ነካ እንዳረኩኝ ቤተል መቅደስ መቃረቢያ አካባቢ ነው። እዛ ከደረሱ በኋላ ፈርታችሁ ውስጡ ላይ ያሉትን ሰዎች ሰግታችሁ አደጋ ይደርስብናል ብላችሁ እንዳታፈገፍጉ አለ አላሁ ስብሓነ ወተዓላ። ያን ያደረጋችሁ እንደሆነ ፈታንቀሊቡ ኻሲሪን አለ። የሚገጥማችሁ ኪሳራ መጠነ ሰፊ የሆነ ኪሳራ ይገጥማችኋል። እንዳታደርጉት እንደዛ። በኑ እስራኤሎች ከመስር ወጡ። ነቢዩላህ ሙሳን ተከትለው ከግብፅ ሄዱ። ተቃረቡ። አሁን ያልኳችሁ አሪሃ የሚባል አካባቢ ከዛ በኋላ ቦታው ላይ አማሊቃ የሚባሉ ሰዎች አሉ፣ ከነዓንዮች። ትንሽ ነካ አድርጌ ነበር ባለፈው ደርስ ላይ። ሰዎቹ በጣም ግዙፍ ናቸው በአፈጣጠራቸው። ግዝፈታቸው የሚያስፈራ ግዝፈት ነው። አምስት ስድስት ሰው በአንድ እጅ እንደዚህ ሰብስበው የሚይዙ ናቸው። እነዚህን ሰዎች ገብታችሁ መንጥራችሁ አጽድታችሁ ትኖሩበታላችሁ ወስኜዋለሁኝ አለ አላሁ ስብሐነሁ ወተዓላ ብሎኛል ነው ብሎ ነቢዩላህ ሙሳ እያሳወቃቸዋለሁ። የቁርአን አያቱም የሚያሳየው ይህንን ነው። ያ ቀውም ትኩሉ አርደ ልሙቀደሰተ ለቲ ከተበላሁ ለኩም ከተበላሁ ለኩም ማለት ራሱ ይሄ ነው። እዛ ከደረሱ በኋላ ኑቀባዎችን መረጠ። የበኑ እስራኤሎች ጎሳ አስራ ሁለት ስብጥ ነው ያለው። አስራ ሁለት ጎሳ አለው። እያንዳንዱን ጎሳ የሚወክል አንዳንድ ምርጥ ምርጥ መሪ መረጠና ነቢዩላ ሙሳ ገብተን ፊልሚያው ላይ ከመግባታችን በፊት አረጋግጡ ብሎ ሰላ አድርጎ ላካቸው። አስራ ሁለት ኑቀባዎችን የመሬቱንም አቀማመጥ ይዩት፣ የአየር ሁኔታውንም አጥኑ፣ ለጦርነቱና ለውጊያው እንዳያስቸግረንም ጭምር የምታዩትን ነገር ግን ስለላ ብዬ ላኳችሁ እኔ ስለሆንኩ ለእኔ ብቻ ነው የምትነግሩት አለ። ለዚህ ለበኒ እስራኤል ከእኛ ጋር አብሮ ላለው መረጃ እንዳታውጡ ሄዱ። እንደ ሄዱ ባለፈው እንደነገርኳችሁ ዑጅ ኢብኑ ዑቅ የተባለ ሰው እየገጠማቸው። ነቢዩላ ሙሳ በላካቸው መሰረት ገብተው መረጃ አጥንተው መጥቶ ሊነግሩ ነው። ሰውየው በጣም የሚያጅበው አማሊቃዎች እዛ በይተል መቅዲስ ውስጥ አገሩ ላይ ከሚኖሩት በጣም አነስተኛ ዝቅተኛ የጫጨ ሰው ነው። ከሲታ ነው ተብሎ የሚባል ነው። ለዛው ከሌሎቹ ጋር ሲታይ ለመረጃ እነዚህ አስራ ሁለቱ ሰዎች ገና ሲገቡ ከዚህ ሰውዬ ጋር ተገናኙ። ከአስራ ሁለቱ ሰዎች አንዱ ይህን ዝገባ ሪዋያ ሲያወራ እኛ በእነሱ አይን አንበጣ ሆነን የታየነው አሉ፣ ወይንም ዝንቦች። ገና የመጀመሪያ ሲያገኛቸው ዑጅ የሚባል ሰውዬ አስራ ሁለቱንም ነው አንድ ጊዜ አፈፍ አድርጎ ያዛቸው። ከየት ነው የመጣችሁት አለ። ደነገጡ። ሰውየውን ሲያዩ ጣራ ይደርሳል ላይ ለዛም ከሲታው ነው ብያቸዋለሁ። እዛ ውስጥ ካሉት ሁሉ ደኢፍም ነው ራሱ። ጫካ ገብቶ እንጨት ለቅሞ ለባለቤቱ ለማገዶ ይዞ ሊገባ ለቃቅሟት ምን አድርገው ጭንቅላት እሷም ተሸክሞ ሲሄድ ነው ግጥምጥሞሽ የተገናኙት። ለእናንተ ማን ይደክማል አለና ነው አስራ ሁለቱንም ጭንቅላቱ የተሸከሙን የተሸከመውን የማገዶ እንጨት አውርዶ ፈታና ሰብስበው አንድ ላይ ከእንጨቱ ጋር አሰራቸውና ጭንቅላቱ ተሸክሞ ወደ ቤተል መቅደስ ገባ። ከደረሰ በኋላ አወረደና በባለቤቱ ፊት ጣላቸው። ምንድን ነው ይዘህ መጣኸው? አለች። የፈለግሽውን አደርገዋለሁ አለ። ረግጠ ጨፍልቃቸው ከሆነ እዚሁ ጨፈላልቃቸዋለሁ አለ። ይጠቅመኛል ከማደጎ ከማገዶ ጋር አቃጥላቸዋለሁ ካልሽም ሰባብሬ ሰጥሻለሁ አለ። እየሰሙ እኮ ነው። በነገራችን ላይ ትንሽ በሰል ትላለች ሴትዮዋ። አይ እንደዛ አይደለም። ምንድነው አላማቸው? አላማቸው እባክሽ ምናምን የሚናገሩ ዝም በይ አለ። አንድ ነቢዩላህ ሙሳ የሚባል ሰውዬ ይመራናል እዚህ አርያ የሚባል ቦታ ላይ በኒ እስራኤሎች ሰፍረዋል መጥተው ብሎ ነገሩኝ። ለምን ሊዋጉን? እናንተን አለች። አዎ እኛን ሊዋጉ። በቃ ያላችሁን ጡንቻ ሁኔታውን እንዲህ ካሳየህ በኋላ ፈትልቀቃቸው። ሄዶ ይናገራሉ፣ ይበተናል ሰው ራሱ አለች። ያው መቼ ሰው የሴትን ወሬ ቤቱ ላይ ይሰማል። ፈቶ ለቀቃቸው። በሽንት ሽንት በሽንት የሆኑ ናቸው እነዚህ። ያ ሰላም ያሉበትን ስተዋል ራሱ በአንዳንድ ሪዋያ አጃይብ ነገር ልንገራችሁ። በአንዳንድ ሪዋያ ደግሞ ይሄ ሰውዬ ከፈታቸው ከለቀቃቸው በኋላ ዑጅ ብን ዑቅ አንድ ዩፋና የሚባል ደግሞ መንገድ ላይ አገኛችሁ ይላል። ፈቶ ከለቀቃችሁ በኋላ ርቧቸዋል፣ ደክሟቸዋል። በሰዓቱ የሚያምር ማሳ፣ የተንጣለለ ማሳ አዩ ሲያልፉ ተምር አለበት። በነገራችን ላይ በይተል መቅደስ ሻም፣ ሶሪያ ማለት የዱንያ ጀነት ማለት ነው። ኒዕማው አዳኡል ኢስላም እችን ያውቃሉ። አሁን የሚያሰቃዩት ለዚህ ነው። ጀነት በሉት፣ ተርበዋል፣ ደክመዋል፣ ማሳውን ዘዋሉ፣ ተምሯን ምናምኗን ለቀምቀም ሊያረጉ ባለማሳው ደግሞ እዛው አንዳንድ ቅጠል ምናምን ጨለጉታ ሀረማ ከይሰ ነው ሲያይ ምንድነው ይሄ ብሎ ሄደ። በአንዴ ያው የእሱ እርምጃ ይገባቸዋል። ደረሰና አንድ ስድስቱን ትናረገና በልብሱ እዚህ ከተታቸው። አንድ ስድስቱን በዚህ ከተተ። አስቀድሞ ምን ነበር አላማችሁ? ከየት ነው የመጣችሁ ብሎ ጠይቆ መርምሮ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነገሩ። የመጀመሪያውም አስበርግጓቸዋል። ዑጅ ልካቸውን ሰርተዋል። እናንተ ከኛ ጋር ልትዋጉ አለ። በሁለት እጀታ በእጅና በዚህ አስራ ሁለቱን ሰው እንዲህ አድርጎ ይዞ ንጉሱ ጋር ይዟቸው ሄደ። አስራ ሁለት ሰው ንጉሱ ጋር እንዲህ ደርሶ ቆሞ አራገፋቸው። ምንድነው አመጣኸው? በእነሱ አይን ጉንዳን ይመስላሉ። በእነሱ አይን አረ እነዚህ ቀልብ ልባቸው ትልቅ ነው፣ ተራራ ነው። እነዚህን ነው አላሁ ስብሓነሁ ወተዓላ ነቢዩላህ ሙሳን ግቡ፣ ችግር የለውም፣ አትፍሩ፣ እኔ ከሰክስላችኋለሁ፣ ለእገዛ እኔ ከእናንተ ጎን ነኝ እያለ ወህ ያወረደው እነዚህ ለን ጨፍልቃችሁ ግቡ፣ ችግር የለውም ያለው አላህ ይሄ ቅሳ ወስቶ የት እንደሚከታችሁ ታያላችሁ። መጨረሻው ላይ ምንድን ነው ብሎ ንጉሥ ጠይቅ ታሪኩን ነገሩ። እንደዚህ እንደዚህ አረባ ክል ልቀቃቸው ወደዛ አለ። ልቀቀኝ እኔ በመጥረቂያ ወደዛ በሏቸው አለ። ወደዚ ወደዚ ወደዛ ውስጥ ማን ነው ከማን ጋር የሚዋጋው? አስብ። እንዲህ ሆኖ ተመለሱ። ወደ ነቢላ ሙሳ ደረሱ። ታሪኩን ለነቢላ ሙሳ ነገሩ። ለነቢዩላ ሙሳ ሲነግሩ ነቢዩላ ሙሳ በቃ ምስጢሩን ለማንም አትንገሩ አለ። እኔ ሰምቼው የለም አዎ ችግር የለውም እንገባለን አለ። አላህ አህድ ቃል ገብቶልኛል፣ አዞኛል። ስለዚህ ግን ለአንድም ሰው ለዚህ ጀማ እንዳተነፍሷል። ሁለት ሰዎች ብቻ ቀሩ ከአስራ ሁለቱ ዩሻ ኢብኑ ኑን የሚባልና አንድ ካሊብ ኢብኑ ዩፋ የሚባል ሁለቱ ቀሩ። አዳረሱት በአንድ ማታ ለአጎታቸው ልጆች፣ ለእህት፣ ለወንድሙ፣ ለልጁ ሰዎች መተናል ብላችኋል። ላኢላሃ ኢለላህ ያለውን ነገር በአንድ ማታ አዳረሱት። በአንድ ማታ አስቡት። መጀመሪያውኑም በኒ እስራኤል ጠመዝማዛ ነው። ከነጋ በኋላ ሙሳን አንሄድም አሉ። አሁን እዚህ ላይ ነው የምትደርሱት። የዛንዴ ቃሉ ያ ሙሳ ወሬ በደንብ ሰምተዋል። እነ ፊሃ ቀውመን ጀባሪን እረ በጣም በምናምናቸው ማይታወቁ ሰዎች፣ በጣም ከባድ አደገኛ ሰዎች አሉ። አንገባም፣ እኛ አንሄድም አሉ በኑ እስራኤሎች። ወኢና ለን ነድኹልሃ ሐታ ሚንሃ ራሳቸው አምነው ራሳቸው አላህ ስጋት ቀልባቸው ላይ ከቶ ፈልገው ሸሽተው ለቀው አገሪቷን ለቆ የሚወጡልን ካልሆነ በስተቀር እኛ አንገባም አሉ። አንሄድም አንሄድም። የሰማነው ነገር አስራ ሁለቱ ሰዎች አነጀሱት እኮ አገሩን አንቀሪ ተክኪፍ ጉርቶ ፈአን ሚንሃ እነሱም የወጡ ከሆነ በሰላም እጅ ሰጥተው ፈኢና ዳኪሉን እኛ እንገባለን። ያለበለዚያ በጣም አስቸጋሪ አራራኛ በፍጹም በፍጹም አሉ። እዩት እንግዲህ አስራ ሁለት ሰው በአንድ ኪስ የሚከት በአንድ እንትን ቃለ ረጁላን ምን አለዚነ የኻፉነ አንአመ አላሁ አለይሂማ ከአስራ ሁለቱ ውስጥ ሁለቱ ሰዎች ምስጢር ያላወጡ ብዬ ያልኳችሁ ዩሸ ብን ኑን እና ካሊብ ብኑ ያፉ አሉ እነሱ እባካችሁ ምንድን ነው የምትሉት አሉ። ለምንድን ነው ለነቢዩላህ ሙሳ እምቢተኛ የምትሆኑት አፈንጋጭ የምትሆኑት? አለን እኛም እኮ ሰዎችን ሄደን አይተናል። ግን አሸናፊነትንና የበላይነትን ቃል እየገባልን ጌታ አላህ እንደዛ አይደለም አለ። መከሯቸው። ቃለ ረጁላን ሚን አለዚነ የካፉነ አንአመ አላሁ አለይሁም አድኹሉ አለይሁም ልባብ የበይተል መቅድስን መግቢያ በር ሙሳ ነቢዩላ ሙሳ እየመራን ያለምንም ስጋት እንግባ፣ ውጤታማ እንሆናለን፣ ችግር የለም አሉ ሁለቱ ሰዎች። ፈኢዛ ደከልቱሙ ፈኢነኩም ጋሊቡን። እኛ በአላህ እናምናለን። ነቢዩላ ሙሳን ተከትለን ገብተን እናንተ የምትሏቸው ሰዎች አዎ ግዙፍ ናቸው፣ በጣም አጥንታቸው ሰፊ ነው። በአንድ ጊዜ አምሳ ስልሳ ሰው ይዘው ሽካ ያደርጋሉ። ግን እውነት ሲሆን فأجسامهم عظيمة وقلوبهم ضعيفة قلباتቸው የለም ሬሳ ነው አላህ እንደዚህ ካለን እኛ ምንድን የምንጠብቀው እባካቸው የነቢላ ሙሳን ቀልበት ትስበሩ እንግባ አሉ ከውስጣቸው ሁለቱ ተለይተው አሪነ አላህ ጃህረ የሚል ሰው እንዴት አድርጎ ሊሰማ ሊቀበል ነቢላ ሙሳን ባክስቴ አንተን የሚልክ ነብይ አድርጎ የሚልከውን አላ ብናየው ጥሩ ነበር ብሎ ድርቅና የሚናገር ከልክ በኒ እስራኤል አስቸጋሪ ነው። እነዚህ መካሪ የሆኑት ከራሳቸው ውስጥ ይህን ያህል ምክር ቢሰጧቸውም ቢመክሩም እንግባ ችግር የለውም ቢሉም